قل إن لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم نعم قال شيخ الإسلام ابن تيمية እሺ قال شيخ الإسلام ابن تيمية ሼኹ ልእስላም ኢብኑ ተይሚያ ብለው ይላሉ እንግዲህ እየተማርን ያለነው ጉሉው ፊ ሳሊሒን በሳልሖች ጉዳይ ድንበር ማለፍ በሸሪያችን እንዴት ይታያል የሚለውን ነገር ነው እየዳሰሰን ያለ ነው። ኢንሻአላህ ትንሽ ፈጠን ስለምል ከኔ ጋር አብራችሁ ለመጓዝ ሞክሩ። شيخ الإسلام ابن تيمية من يلالو فكل من غلا فكل كل ميان داندو من غلا دنبر اللفة في حياء بهنا سو أو رجل صالح وإن صالح بهنا سو وجعل فيه نوعا من الإلهية وجعل درج فيه بزاوس نوعا عينة من الإلهية يا أملاك عينة يسدى مثل أن يقول يا سيدي فلان سيدي فلان يا لني مثل اغفر لي ماري أو ارحمني ويزن لي أو انصرني ويرداني يالم أو ارزقني ويمدقمو من بلي ሲሳይን ስጠኝ أو أغثني ወይም ለጭንቅ ጥሬ ድረስልኝ አለ አው አግስኒ አግስኒ ማለት ማለት ነው ለጭንቅ ጥሬ ድረስልኝ أو أجرني ወይ አስጠጋኝ አው ተወከልቱ አለይክ ወይም ደግሞ ባንተ ተመክቻለሁ አው አንተ ሐስቢ ወይ አንተ በቂ ነህ አው አነ ፊ ሐስቢክ ወይ እኔ አንተ በአንተ መበቃት ውስጥ ነኝ አው ወይም አነ እኔ ፊ ሐ ሐስቢክ በአንተ መበቃት ውስጥ ነኝ ያለ አሁን አንሆ هذه الأقوال ወይም እኝን የመሳሰሉ ንግግሮችን የተናገረ ከአላህ ውጪ ላለ ለማንም ለሷሊሆች ለወልዮች ለማንም ለተባሉትም ማለት ነው ያለ አውና አውና هو هذه الأقوال والأفعال እንዲሁም ተግባራቶችን የተገበረ التي ያቺ هي من خصائص الربوبيه ጌትነትነቷ ተነጥላ ለአላህ የምትሰጥ የሆነችን አለቲ ላ ተስሉሑ ኢላ ሊላህ ተዓላ ለበላይ ለሆነው ለአላህ ስብሓነሁ ወተዓላ ብቻ እንጂ ለማንም የማትገባውን ለፍጡራን የሰጠ ፈኩሉ ሃዛ ሽርኩን ወበላል ይህ ሁላ ምንድን ነው በአላህ ላይ ማጋራትና ጥመት ነው ይላል ዩስተታቡ ሳሒቢህ የዚህ ተግባር ባለቤት ተውበት እንዲያደርግ ይጠየቃል ዩስተታብ ማለት ማለት ነው ተውበት እንዲያደርግ ይጠየቃል ሳሒቢህ የዚህ ተግባር ባለቤት ፈኢንታበ ተውበት ካደረገ ጥሩ። ወኢላ አለበለዚያ ግን ቁቲል ምን ይባላል? እንደ ሸሪዓ ድንጋጌ መሰረት ይገደላል ከአላህ ውጪ ባለ ነገር ስላጋራ። فإن الله سبحانه وتعالى ጥራት ይገባውና አምላክ አላህ ኢነማ አርሰለ ሩሱል መልእክተኞችን የላከበት ወአንዘለ ልኩቱብ ኪታቦችን ያወረደበት ምክንያት ሊናዕቡድ አላህ ወሕደሁ በብቸኝነት አላህን እንድንገዛ ነው። ላ ሸሪከ ለህ ለሱ ምንም አጋር ሳናደርግ ወላ ነጅዐሉ መአላህ ከአላህ ጋር እንዳናደርግ ነው። ኢላሃን አኸር ሌላን አምላክ እንዳናደርግ ነው አላህ ስብሓነሁ ወተዓላ መልእክተኞችን የላከው። ወለዚነ ካኑ እነዚያ የሆኑት የድዑነ ማአላህ ከአላህ ጋር የሚጠሩ የሆኑት አሊሀተን ኡኽራ ሌላን አምላክ የሚጠሩ የሆኑት ሚትለ ሸምሲ ፀሐይን የሚጠራ ይመስል ወልቀመሪ ጨረቃን ወልመሲሐ እንዲሁም መሲሕ እብን መርየም የመርየም ልጅ ዒሳን የሚጠራ ወልመላኢካ መላኢኮችንም ለም የኩኑ ያዕተቂዱን የሚያስቡ አልነበሩም። እነዚህ ፀሐይን የሚገዙትን ጨረቃንም መሲሕንም መላኢኮችም የሚገዙት ለም የኩኑ አልነበሩም ያዕተቂዱነ የሚያምኑ አነሃ ተኽሉቁል ኸላኢክ ፍጥረታትን ትፈጥራለች ብለው አልነበረም የሚያስቡት። ፀሐይም የሚገዙት ጨረቃም መሲሕንም ማለት ነው። አዋና ቱንዚሉል መጠር ወይም ደግሞ ዝናብን ታወርዳለች ብለው አይደለም እነሱም እያሰቡ የነበሩት። አዋና ቱንቢቱ ነባስ ወይም ደግሞ ቡቃያን ያበቅላሉ ብለው አልነበረም ሲያምኑ የነበሩት። ወኢነማ ካኑ ያዕቡዱነ ልአንቢያ እነሱ እኮ ነቢያቶችን ሲገዙ የነበሩት ወልመላኢካ መላኢኮችንም ወልከዋኪብ ከዋክብትንም ወልጂነ አጋንንትንም ወተማፊለ ምንን ምስሎችን አልሙሰወራ የተቀረጹ የተሳሉ የሆኑትን ስዕሎች ሲገዙ የነበሩት ሊሃኡላ ለነዚህ አካሎች ላሏቸው ሊሃኡላ ማለት ማለት ነው ለነርሱ ለነዚህ አካሎች ለተጠቀሱት ምኖች ሸምስ፣ ቀመር፣ መሲህ፣ መላኢካ የነዚህን ስወር ማለት ነው። ግልጽ ነው። ሊሃኡላ ለነዚህ እኮ ያላቸውን ስዕሎችና ቅርጻ ቅርጾች ሲገዙ የነበሩት አው ያዕቡዱነ ቁቡረሁም ወይም ደግሞ ቀብሮቻቸውን ሲገዙ የነበሩት ለምንድን ነው ወየቁሉነ ብለው ይላሉ ኢነማ ናዕቡዱሁም እነሱን የምንገዛቸው ሊዩቀርቡና ኢለላሂ ዙልፋ ወደ አላህ ማቃረብ ምን እንዲሉ ነው እንዲያቃርቡን ነው ብለው ነው አሁን ያለው ሰው ራሱ የሆነው ነፍስ ሼይ ነው ማለት ነው አሁንም አብሬትያ አልከሲ የተለያዩ አካሎችን የሚገዙ ሰዎች ለምን ትገዛላችሁ? እኛ እኮ እነሱ ይፈጥራሉ ያደርጋሉ ብለን ሳይሆን ወደ አላህ ምን ይላሉ ያቃርቡናል ብለን ነው ብለው ይላሉ። ታዲያ የበፊቶች ይሄንን አይደለ እንደሚሉት ነው። ገብቷችኋል መሰለኝ። ገብቷችኋል። ስለዚህ የሁለቱም አንድ ነው፣ ልዩነት የለውም። እነሱም ተገዝቷቸው ሲያበቁ አይ እነሱ እኮ ይፈጥራሉ ወይ ዝናብ ያወርዳሉ ብለን ሳይሆን ወይ ቡቃያ ያበቅላሉ ብለን ሳይሆን እንዲያቃርቡን ነው አሁንም ያሉት እንደዛው ናቸው ነው ወየቁሉነ ሁም ሹፋዓኡና ዒንደ አላህ ፈአርሰለ አላሁ ስብሓነህ ጥራት ይገባውና አላህ ስብሓነ ወተዓላ ላከ ሩሱለሁ መልእክተኞችን ተንሃ ትከለክል ዘንድ አዩደዓ አሐዱን ሚን ዱኒሂ ከሱ ውጪ ማንም እንዳይጠራ ተንሃ የምትከለክል አዩደዓ መጠራትን አሐዱን አንድም ሚን ዱኒሂ ከሱ ውጪ አንድም አካል እንዳይጠራ የሚከለክል መልእክተኞችን አላህ ስብሓነ ወተዓላ ላከ ላ ዱዓ ዒባዳ ዱዓ ዒባዳ የሚሆን ወላ ዱዓ ኢስቲጋታ የጭንቅ ጥሪም ቢሆን ከለከለ አላህ ላ ዱዓ ዒባዳ የኢባዳ ዱዓም ይሁን ወላ ዱዓ ኢስቲጋፋ የጭንቅ ጥሪ ዱዓንም ቢሆን አላህ ከለከለ። እንግዲህ ዱዓው ኢባዳ ምንድን ነው? ዱዓው ኢስቲጋሳ ምንድን ነው ብዬ ፈተና ላይ ብጠይቃችሁ ማወቅ መቻል አለባችሁ። ከዛ በፊት ላብራራላችሁ። ግልጽ ነኝ። ዱዓ ኢባዳ ማለት አላህን እያመለክ ነው የምለመነው ማንኛውም ሰው ሰላትን የሚሰግደው ጾምን የሚጾመው እያንዳንዱ ኢባዳዎችን የሚያደርገው በውስጥ አዋቂነት ካለው ማለት ነው ዱዓ አለው ገብታችኋል አላህን የምንሰግድበት ምክንያት ሊአየርሐመና ወአን ይድኺለና አልጀና ወዩነጂና ሚን ናር አይደል እንዴ በቃ ዱዓ ነው በውስጥ አዋቂነት ማለት ነው የምንጾመውም ይሄን ነው ጀነትን ፈልገን ከእሳት መራቅን ፈልገን ማለት በውስጡ አዋቂነት ምን አለ ማለት ነው። ዱዓ አለው። ስለዚህ ነው ዱዓ ኢባዳ ይባላል። የኢባዳ የኢባዳ ዱዓ ማለት ነው። ዱዓው ኢስቲጋሳ ደግሞ ድረስልኝ፣ ግልጽ ያ ረባ ግስኒ ድረስልኝ፣ ለጭንቅ ጥሬ ብለን የምንለምነው እጃችን አንድ ነገር ሲነካን ሙሲባ የሚሆን ወይም ደግሞ ከአንድ ከርብ እንድንወጣ የምናደርገው ዱዓ ኢስቲጋሳ ይባላል። ገብታችኋል? ሁለቱንም ቢሆን ከአላህ ውጭ ላለ አካል እንዳይሰጡ አላህ መልእክተኞችን የሚከለክሉላክ ማለት ኢንተሃ ከላሙ ሼህ የሼኹል እስላም ኢብኑ ተይሚያ ንግግር እዚህ ላይ ተቋጨ ይላል። ትንሽ ፈጠን ብያለሁ። ጥሩ ነው መሰለኝ አይደል? ጥሩ ነው እ አዎ ኸይር ተቃውሞ ከሌለ በዚህ መልኩ ነው መቀጠል እሺ ከላሙ ሼክ እዚህ ጋር በቃ ወቢሂ በዚህም እንግዲህ ሁሌ አይናችሁን እየከፈታችሁ ነው። ሁሌ አይናችሁን ሳከፍቱ ማለት ምንድን ነው? በየቀኑ መጀመሪያ እንደማስተምራችሁ መሆን የለብኝም። ትንሽ ፈተን መለማመድ አለባችሁ። እሺ ወቢሂ በዚህም የተضح ግልጽ ይሆንልናል። የተضح ግልጽ ይሆናል። ከሽፈ ሹብሃ ምንድነው? ከሽ የሚገልጽልን ነገር ሹብሃ ያለውን ምን ማወናበጃ ወይም ብዥታ ማለት ነው። ወቢሂ በዚህ እንግዲህ የተዲህ ግልጽ ይሆንልናል። ከሽፍ ምን የሚለው ግልጽ የሚገልጽልን ነገር ሹብሃ ምን ማደናበሪያ ወይም ብዥታው ማለት ነው። ሃኡላኢል ቁቡርይን የነዚህ የቀብር አምላኪዎች ሹብሃ ይወገድልናል። ምንድነው ሹብሃታቸው ካልክ አሁን በተማርነው መልክ መሰረት ሹብሃታቸው ምንድነው? ንገሩኝ ሴቶች። ቆይ እነሱ ሴቶች ና ሹባታቸው ምንድን ነው? አሁን በተማርነው መልክ መሰረት የሚያመጡት የነበረው ውዥንብርና ሹባሃት ከስረ መሰረቱ ተመቷል እያለ ነው። ምንድነው ሹባሃታቸው? እስቲ ንገሩ እ እኛ የምንገዛቸው እነሱ ምን እንዲሉን ነው እንዲያቃርቡን። ይሄን ደግሞ ሼኹል ኢስላም ኢብኑ ተይሚያ የበፊቶቹም የሚሉት እኮ ይሄንን ነው። ግልጽ ነው። ሩሱሎች ራሱ የተላኩት ይሄንን ለመከልከል አይደለም ወይ? ብሎ ከስረ መሰረቱ አወገዘው ማለት አለዚነ እነዚያ ዩሰውጉነ አጥጋቢ የሚያደርጉ አለዚነ እነዚያ ዩሰውጉነ አጥጋቢ የሚያደርጉ ፊዕለሁም ምናቸው ተግባራቸውን ዩበሪኡን እናንተ ጋር ዩበሪሩነ እሺ ችግር የለም ሌላ ኪታብ የያዛችሁ አለዚነ እነዚያ ለምን ነገር ችግር አለዚነ እነዚያ <laughs> ዩበሪሩነ መልካም የሚያደርጉ ወይም ደግሞ ሌላ ኪታብ የያዛችሁ ዩሰውጉነ ምን የሚያደርጉ አጥጋቢ የሚያደርጉ ፊዕለሁም ምናቸው ተግባራቸውን ሃዳ ይህንን ቢአነሁም ላ ያዕተቂዱነ እነሱ እኮ እንደማያምኑ አድርገው ያስባሉ ያስቀምጣሉ ፊል አውሊያ በአውሊያዎች ላይ አውሊያ ማለት ማለት ነው የአላህ ወዳጆች ላይ ሙሻረከቱላህ አላህን እያጋራ ነው አይደለም ይላሉ ፊል ኸልቂ በመፍጠር ጉዳይ ወሪስኪ ሲሳይን በመስጠት ወልኢሕያኢ ሕያው በማድረግ ወልኢማተቲ በመግደልም ይላል። ወኢነማ ያዕተቂዱን እነሱ እኮ እምነት አድርገው የሚወስዱት ፊህም በእነሱ ውስጥ በእነዚህ አውሊያ ባሏቸው አካሎች ውስጥ አነሁም ወሳኢጥ ምንድናቸው እነሱ አዳራሽ ናቸው ይላሉ። በይነሁም በእነሱ መካከልና ወበይን አላህ በአላህ መካከል አዳራሾቻችን ናቸው ይላሉ። ፊ ቀዳኢ ሐጀቲሂም ሐጃቸው እንዲወጣ ሐጃቸው እንዲፈጸም ማለት ነው። ቀዳኢ ሐጀቲሂም ሐጃቸው እንዲፈጸም ወተፍሪጁ ኩሩበቲሂም ኩርበቲሂም ጭንቀታቸው ደግሞ ምን እንዲል ፈረጃ እንዲያገኝ ወፊ ነፍስ ሹብሃ የዚችው አይነት ሹብሃት ማደናገሪያ ብዥታ አለቲ ቃለሃ ሙሽሪኩል ጃሂልያ በጃሂልያ ጊዜ የነበሩትን ሙሽሪኮች ይህንኑ ሹብሃት ነው ያሉት። ከማ ዘከረህ አላሁ ፊ ኪታቢሂ አላህ ስብሓነ ወተዓላ በተከበረው ቃሉ ምን እንዳለው እንደጠቀሰው ወአብጠለሃ እንዲሁም ንግግራቸውን ውድቅ እንዳደረገው። እስቲ የቁርአን አንቀጹ ምንድን ነው? የቁርአን አንቀጹ ምንድን ነው? ሴቶች ሹብሃታቸውን እንዳመጡና አላህ ውድቅ ያደረገው ምንድን ነው እሱ? ሹባታቸው ያመጡት ምንድን ነው? አላህ ውድቅ ያደረገው ምንድን ነው? እሺ ሴቶች እ ቅድም ነው። ማን አዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ አይደል እንዴ? በቃ ይሄ ነው የቁርአን አንቀጽ። አላህም ውድቅ ያደረገ ይሄን ነው። ሌላም መሰሎች ይኖራሉ። ወልዋቂዕ ዋቂው እንግዲህ ዋቂዕ ማለት ማለት አሁን ላይ ያለንበትም ሁኔታ ይላል። ልብ በሉ። ወልዋቂዑ አሁን ባለው ሁኔታ ዋቂዑ ማለት ያለንበት ነባር ሁኔታ ይባላል አማርኛ ምንድነው ነባር ሁኔታ ያለንበት ነባር ሁኔታ አነ ሽርክ ሃኡላኢ ልሙተአኺሪን አሁን ሰዓት ላይ ያሉትም ምኖች ሙሽሪኮች አነ ሽርክ ሃኡላኢ ልሙተአኺሪን አሁን በአኺሩ ዘማን ላይ ያሉትም ሙሽሪኮች ዛደ አላ ሽርክ ልጃሂልያ ሽርካቸው በጃሂልያ ዘመን ካለው ምን ብሏል? ጨምሯል፣ መርቋል አለ። እንዴት ፈሳሩ ሆኑ እኮ ያህቲፉና ይጮሃሉ። ያህቲፉና ምን ይላሉ? ይጮሃሉ። ቢአስማኢ ሃኡላኢ ልአምዋት በእነዚህ በሞቱት ስሞች ይጮሃሉ። ወልይ ብለው ባሏቸው ፊ ኩሊ ሙናሰበቲን በእያንዳንዱ ሙናሰባ ሙናሰባ ማለት ምንድን ነው? አጋጣሚ አይደል? በእያንዳንዱ አጋጣሚ ወላ የዝኩሩነ ኢስመላሂ የአላህን ስም አያወሱም ኢላ ቀሊላ ትንሽን እንጂ ወኢነማ የጅሪ እንሆ እኮ የሚፈሰው አላ አልሲነቲን በምላሶቻቸው ላይ የሚፈሰው ኢስመል ወልይ ዳኢመን ሁሌ የወልይ ስም ነው። ግልጽ ነው። ስለ ወልይ ቂሳ አውራ በለው፣ ስለ ወልይ ጥራ በለው፣ ተናገር በለው። በቃ ይህንን ነው የሚችለው። ላ ያዕሪፉ ልኪታብ ወላ ሱና ግልጽ ነው። ወለአወሉን የመጀመሪያዎቹ እንደሆኑ ካኑ ነበሩ ዩሽሪኩነ ፊረኻ በአላህ ላይ የሚያጋሩት በምን ጊዜ ነው? በደስታቸው ጊዜ ነው። ፊረኻ በደስታ በቃ ደስታ ላይ ሲሆኑ አላህ በአላህ ላይ ያጋራሉ። ወዩኽሊሱነ ኢባዳቸውን ጥርት ያደርጋሉ። ፊሽዳ በምን ላይ አስቸጋሪ ጉዳይ ሲገቡ ምን ያደርጋሉ? አላህን ብቻ ነው የሚጠሩት ማለት ነው። ትንሽ ጠገብገብ ሲሉ ነው በአላህ ላይ የሚያጋሩት። ግልጽ ነው። ይህንን በተመለከተ እስኪ የቁርአን አንቀጽ ንገሩኝ ሴቶች፣ ንገሩኝ ሴቶች። የበፊት ሙሽሪኮች ሲጠግቡ ሲጠግቡ በአላህ ላይ እንደሚያጋሩና ሽዳ ውስጥ ሲገቡ ደግሞ አላህን ብቻ እንደሚጠሩ የሚያመላክት የቁርአን አንቀጽ። እሺ ወንዶች እ ወንዶች እስከዛ ያስተማርኳችሁ ምን ነቃ በላ መለስ ከውሱሉ ሰላሳ ከዋዒዳ ለአርባ ስንት ነገር ላይ አሉ وإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون يبتوالله ምንን በታንኳ ላይ ምን ሲሉ ተሳፍሮ ሲሄዱ ታንኳ ማለት ይሄ እንደ ጀልባ ያለ ማለት ነው ዳዑ አላህ ሙኽሊሲነ ለሁዲን አላህን ብቻ እምነት ለሱ አድርጎ አላህን ብቻ ይለምናል። ፈለማ ነጃሁም ኢለል በሪ ወደ የብሱ ምድር ግን ሲያመጣቸው ባህር ላይ እንግዲህ ማዕበል አለ፣ ስንት ሙሲባ አለ። አላህን ብቻ ነው ግን ወደ የብሱ ምድር ሲያመጣቸው ይዛሆ ዩሽሪኩን በአላህ ላይ ምን ይላሉ? በዚህ ጊዜ ያጋራሉ። ገባችሁ? በቃ ወሃኡላኢ እነርሱ ግን በአሁኑ ሰዓት ያሉ ግን እነዚህ ለእኛ ዘመን ያሉት ሽርኩሁም ዳኢመን ሽርካቸው ለዘልዓለም ነው። ፊሺ ፊረኻኢ በደስታም ይሁን ወሽዳ በአስቸጋሪም ጊዜም ቢሆን እያንዳንዷ ልጅ ቸግሯት ልጅን የሚያክል ሌላ ቦታ ነው ሄዳ ማለት ነው። ወልዮች ትላለች፣ ጠንቋይ ቤት ትሄዳለች፣ ስንት ቦታ ትደርሳለች ማለት ነው። ወልዮች ልጅ እንዲሰጧት ትፈልጋለች ማለት ነው። ትልቅ ችግር ውስጥ ነው የገባችው። በዱንያዋም ማለት ነው የተንፋቀቀ ህይወትን እየኖረች ከዛ እየቆነጣጠበች የተፋቀቀ ህይወት ነው የምትኖረው። የድህነት ግልጽ ነው። ዱንያዋ እንደዛው እርር ያለ ዱንያ እየኖረች ከሱ እየቆነጫጨበች ለወይ ልዮቹ ቀን እያለች ለምን በሌላ ጊዜ የማታደርገውን ለሮብለት ለሌላ ጊዜ እኮ መታየው ማለት ነው ከሽሮ በዘለለ ሌላም ሊበሉ ይችላሉ የደረቀ ነገር ግን የአብዶዬ ግዜ የማን ቃድር ጄላኒ ጊዜ ወይም በሰይድና ኸድር ጊዜ የማይሰራ ነገር ነው። ሊታረድም ይችላል። በሌላ ጊዜ ግን ልጆቹ ራሱ በቂያችን ሙናስባ ጠብቀው ነው ማለት ነው ፏ የሚሉት ማለት እንደዚህ ያለበት ችግር አይታችሁ አታውቁም? እንዲህ አይነት አላስተዋላችሁ? በቃ ይሄ የሚባለው ምናምን ይሰራል፣ ከዚህ ደግሞ ከዘለለ ሌላ ነገር ይደረጋል። ግልጽ ማለት በቃ በእነሱ የእሳቸው ቀን ተብሎ ማለት ነው። ግልጽ ነው። የእሳቸው ቀን ነው። የሌላ ጊዜ ግን ያው ችግር እያንፋቀቃቸውም ሳይቀር ቆጥበው እንደዛ ያደርጋሉ ማለት ነው። في الرخاء والشدة كما قال الإمام محمد بن إسماعيل السنعاني محمد بن إسماعيل السنعاني اندالو وكم هتفوا عند الشدائد باسمها كما يحتف المرطر بالسند الفرديلة وكم هتفوا سنت وكم سنتوچو هتفوا تقوم ኢነ ሸዳኢዲ በምን ጊዜ በአስቸጋሪ ጊዜ ቢስሚሃ በስሞቿ በማን በሚያመልኳቸው ስሞች ማለት ነው። በወልዮች ስም፣ በሳሌህ ስም፣ በጣዖታቾቻቸው ስም ከማ የህቲፉል ሙርጠሩ ተቸጋሪ እንደሚጮህ በማ ቢሰመድል ፈርዲ አንድዬ በሆነው የሁሉም መጠጊያ ሰመድ ማን ነው? አላህ አይደል? ዘመድ ምን ማለት የሁሉም መጠጊያ የሁሉም መጠጊያ ቢሆነው በአንድየው አምላክ አላህ እንደሚጮው ባማ ወደ አማልክቶቻቸው ወይም ደግሞ <clears throat> በወልዮች በሳሊሆች ይጮዋሉ። ፈያ ዑለማኡል ሙስሊሚን እናንተ የሙስሊም ዑለማንን ተብዮች ባዮች አንቱም መስኡሉን ለዚህ ጉዳይ ሁላ ተጠያቂዎች እናንቱ ናችሁ እናንተ ናችሁ አን ሀዚሂል ቀጥዓን ኡመተል ኢስላም ከዚህ አን ሀዚህ ልቀጥዓን ማለት ከዚህ ከተቋረጠ ከሀቅና ከኢልም የተቋረጠ ማለት ነው። የሆነ ቀጥዓን ማለት ማለት የተቋረጠ ስለሆነው ኡማ ህብረተሰብ ተጠያቂ ናቸው። ከኢልምና ከምን ከሀቅ የተቋረጠ አባኢዓ ምን የተባለች ችላ የተባለች የወረደች ማለት ነው። ችላ የተባለች የወረደች ስለሆነች ኡማ ተጠያቂ ናቸው። ምን ያለች ወታኢሃ ታኢሃ ለሆነችዋ ታኢሃ ማለት ደግሞ ማለት የተረሳች ማለት ነው። ፊበላሊ በምን ውስጥ ሆና በጥምነት ውስጥ ሆና ለተረሳችው ኡማ ተጠያቂ ማን ነው? እናንተ ዑለማን ተብዮች ዑለማዎች ናችሁ። ሊማዛ ለምንድን ነው ላ ቱበይኑነ ለሁም ጠሪቅ ጠሪቅ አልሐቅ የሐቅን መንገድ ለምንድን ነው ማትገልጹላቸው? ወተነሃውነሁም አን ሃዘ ሽርክ አልዓዚም ታላቅ ሽርክ ከሆነው ነገር ለምንድን ነው ማትከለክሏቸው? ወአንቱም ተስኩ ወአንቱም ተስኩኑነ መዐሁም እናንተ ከነሱ ጋር ትኖራላችሁ። ወቱኻሪጡሁም ወቱኻሪጡነሁም ከነሱ ጋር ተደባልቃችሁ ትኖራላችሁ። አትናገሩ። ከተናገርን ምን ይሉናል? ይሸሹናል፣ ጠላት አድርገው ያይዙናል፣ ስም ይወጣልናል። ምን እየተባለ ግልጽ ነው። እኛ እዚህ ዱንያ ላይ መጣነው የሰውን ፍላጎት ለማሟላት ተብሎ አይደለም። ሐቅን ማፈንዳት መናገር አለብን። አይነማ ኩንተ ግልጽ ነው አለ መኖር አለብን። ለሀቅ ነው መኖር ያለብን ማለት ነው። ግልጽ ነው። ሊማዛ ዘያዕቱም ለምን ችላ አላችሁ? ማ አውጀበ አላሁ አለይኩም በእናንተ ላይ አላህ ግድ ያደረገውን ለምን ችላ አላችሁ? ሚነ ዳዕወቲ ከጥሪ والبيان ከማብራራት ግልጽ ነው። በሐቅ ነገር ከመጣራት ከማብራራት بقوله عز وجل አላህ سبحانه وتعالى የተናገረውን ንግግር ረሳችሁ እንዴ? وإذ أخذ الله አላህ سبحانه وتعالى በያዘ ጊዜ ንገራቸው እስቲ ያስታውሳቸው፣ يا محمد يا نبي الله وإذ أخذ الله አላህ በያዘ ጊዜና ሚሳቀ ቃል ኪዳንን የማንን አለዚነ ኡቱል ኪታበ የነዛ ኪታብ የተሰጣቸውን ሰዎች ማለት ነው ቃል ኪዳን በያዘ ጊዜና ቃል ኪዳን አስገባቻቸው አስገባቸው ማለት ነው። ተውራት እንጂልን የተሰጣቸውን ምን ብለው ለቱበይኑነ ለቱበይኑነሁ ሊናስ ለሰው ልጆች ሐቅን ልታብራሩ ልታብራሩ ወላ ተክቱሙነሁ እሱንም ላትሉ ላትደብቆ ብሎ አላህ ስብሐነ ወተዓላ ቃል ኪዳንን ያዘ ግን ፈነበዱሁ ወራአ ዙሁሪሂም እና ሁላችሁም ጋር የለም በቃሌን ጨምርላችሁ ፈነበዱሁ ምን አሉት ወረወሩት ወራአ ዙሁሪሂም ከምናቸው ከበስተዋላቸው ወሽተረው ቢሂ ተመነን ቀሊላ በሱም ጥቂትን ምን በሉበት ዋጋ በሉ ፈቢክታ ማ የሽተሩን የለወጡትና የገዙት ነገር ሀቅን ሽጠው ምንኛ የከፋ ነው ግልጽ ማለት ዝቅ እያለ ስለነሱ ፈላ ተሕሰበነሁም ቢመፋዘት ሚን አልዓዛብ በማለት አላህ ይናገራል። ግልጽ ማለት ከእሳት እርቀው ፈውስን የሚያገኙ ናቸው ብለን እንዳታስብ እያለ የምንጠቅሳቸው ግልጽ ነው። ሐቅን መደበቅ ከባድ ነው። ባረከላሁ ፊኩም። እያንዳንድሽ እዚህ የምትቀሪውላ እዚህ የምትቀራ ወንዱላ እያንዳንዳችሁ አማን አለባችሁ። ሁላችንም አማን አለብን። ግልጽ ነን። እቤት ስገቢ ተውሂድ ለቤተሰብ መናገር፣ ሽርክ የሚሰራ ከሆነ መናገር፣ በምትሄዱበት ሂክማን ተጠቅማችሁ ማለት ነው። ግልጽ ነው። ሂክማን ተጠቅማችሁ ማድረስ መቻል አለባችሁ ማለት ነው። አለይሰ ልዑለማኡ ወረሰቱል አንቢያ ዑለማዎች የነቢያቶች ወራሽ አይደሉም እንዴ? ወለአንቢያኡ አንቢያዎች ደግሞ ጃኡ ምን ብለዋል? መጥተዋል። በምን ቢኢንካሪ هذا الشرك ይህንን ሽርክ ምን በማለት በማውገዝ ወጂሃድ አህሊሂ እንዲሁም የሽርክ ባለቤቶች ምን በማለት በመታገል ሐታ የኩነ ዲኑ ኩሉሁ ሊላህ እምነት በአጠቃላይ ለአላህ እንዲሆን ሲሉ ታግለው ነው ምን ያሉት የሄዱት ይላል። ስለዚህ ሁላችንም በዚህ ሀቅ ላይ ቆመን ትግላችንን ልናጧጡፍ ይገባል። ዝም ማለት አያስፈልግም። ሽርክ እየተንሰራፋ እየታየ ሌላ አይነት ዳዕዋ ላይ አይደለም መሯሯጥ። ቅድሚያ ለተውሂድ፣ ሽርክ ደግሞ ምን ማለት አለበት? መገርሰስ አለበት ማለት ነው። ፈተቁላህ አላህን ፍሩ ይላሉ። ፈተቁላህ አላህን ፍሩ አለዚ ሐመለኩም ሀዚህ አልመስኡልያ الذي يا حملكم يا شكماتو هذه المسؤولية يجن تتأيا إن مسؤولية من مالن تتأيا إن يا شكماتو الله انفرو وسيسألكم عنها سلسوا الله أيك واتوال فقد ورد في الحديث الصحيح بصحيح حديث متوال أن العالم عالم هنا الذي يا لا يعمل بعلمه بوكة يما يتراسو ሚን አወል መን ቱሰዓሩ ቢሂና የመጀመሪያ እሳት የሚቀጣጠልበት በሱ ላይ ነው። تسعر ማለት ማለት ነው የሚቀጣጠልበት بهم النار በእነሱ ነው የመጀመሪያ እሳት የሚቀጣጠልበት ይላል። يوم القيامة የትንሣኤ ቀን የመጀመሪያ የሚቀጣጠልባቸው እሳት እነሱ ናቸው። ምክንያቱም በእውቀታቸው ምን ስላላሉ ስላልሰሩ። ስለዚህ ማወቅ ብቻ በራሱ ነጃ አይደለም። እያንዳንዳችን እዚህ ጋር የምንቀራ ሁላ ሴቶችም ወንዶችም እምንማማር ሁላ እኔን ጨምሮ ኢልምን አውቀን ስናበቃ ባንሰራበት ከማንም የበለጠ ምን እንደሚደርስብን ቅጣት እንደሚደርስብን ወቁ። ለዚህ ነው ቢላህ አለይኩም እያወቃችሁ አታጥፉ፣ ለሌላው ቢያንስ ቁድዋ ሁኑ። ለምንድን ነው የሚባለው? አንደኛ እናንተ ላይ ቅጣት አደገኛ የሚወርደው እናንተ ላይ ነው። ግልጽ ነው። ሁለተኛ ለኡማው መበላሸትም ሰበብ የምንሆነው እኛ ነው። ግልጽ ነው። ከስር ያለው መሰረት ከተበላሸ ሌላውን አጠብቅ ማለት ነው። ያለው ቅርንጫፍ ይስተካከላል ብለናል። إن كنتم ترون إن كنتم ከሆናችሁ ترون የምትመለከቱ ሀዛ ሽርከን ሽርክ ነው ብላችሁ ይህንን ተመልክታችሁ ከሆነ وتركتم ናሰ ዐለይሂ ሰው ልጆችን በሱ ላይ ከተዋችሁ ፈልአምሩ ኸጢር ጉዳዩ ምንድን ነው? አደገኛ ነው አለ። ፈልአምሩ ኸጢር ጉዳዩ አደገኛ ነው። ወኢን ኩንቱም ሌላው ደግሞ አስቸጋሪ ነው። ይሄ ነው የሚያስቸግረው። ወኢን ኩንቱም ከሆናችሁ ላተረውነሁ ሽርከን ሽርክ ነው ብላችሁ ማታዩ ከሆነ ደግሞ ፈልአምሩ አሸዱ ኸጠራ ጉዳዩ በጣም በጣም የበረታ ከባድ ነዋል። ለምን መጀመሪያ ሽርክ ነው ብላችሁ አስባችሁ ሳትከለክሉ ከሆነ ከባድ ነው። ይሄ ደግሞ ከነጭራሹ ጉዳዩ ሽርክ አይደለም ብላችሁ ከሆነ እንደውም ማለት ነው ምንድነው ፈዳይሉ ለአማል ነው ብላችሁ ሌላውን ልትጠሩ ትችላላችሁ ማለት ነው። ሊአነኩም ምክንያቱም ጀህልቶ ምን ብላችኋል? ስታችኋል፣ መሀይም ሆናችኋል። ማ ሁወ የሆነን ሚን አውዳሒል ዋዲሓት ከግልጾቹ ሁላ ግልጽ የሆነውን እንደ ጨረቃ ብልጭ ያለ እንደ ፀሐይ ማለት ነው ፍንጥቅ ያለን ሀቅ ምን ብላችኋል? ስታችሁታል ማለት ነው። ይሄ ትልቅ መሀይምነት ነው። አላሁመ ጌታዬ አስሊሕ አህዋል አልሙስሊሚን አላሁመ አሚን የሙስሊሞችን አህዋል አስተካክል ወህዲ ቡላለሁም ጠማሞቻቸውንም ምራ ኢነከ ዐላ ኩሊ ሸይእን ቀዲር አንተ በሁሉም ነገር ቻይ ነህ ይላሉ ሙአሊፉ። እስካሁን በተማርነው ርዕስ ላይ ጥያቄ ካላችሁ ጠይቁኝ። አዲስ ባብ ላይ ከገባ ፈጥኛለሁ ወይስ ጥሩ ነው? ጥሩ ነው። እንደዚህ ነው የምንሄደው። የከበዳችሁ ቦታ እያሰመራችሁ መሄድ መጠየቅ መጨረሻ ነ ሷል የለም። እሺ አልዓሽር አስረኛው የምንማረው ነጥብ አተስዊሩ ስዕል የሚባለው ነገር ወይም ፎቶ በሉት ወይም ቅርጻ ቅርጽ በሉት ወሲለቱን ኢለ ሽርኪ ወደ ሽርክ አዳራሽ ነው። እንዴት ነው? እስቲ ነው አተስዊር ምን ስላስል ፎቶ፣ ቅርጻቅርጽ፣ ጽኝ የመሳሰሉት በአጠቃላይ ይገባሉ። እኚ ሁላ ወሲለቱን ኢለ ሽርኪ ወደ ሽርክ አዳራሽ ናቸው ይላል። ወተስዊሩ ተስዊር ማለት ማዕናሁ ማዕናው ነቅሉ ሸክል ሸይን የአንድን ነገር ሸክል ማንሳት ነው ይላል። ነቅል ማለት ማለት ማንሳት ወይም ማሸጋገር ሸክሉ ሸይን የአንድን ነገር ሸክል ወሀይአቲሂ ሁኔታውን ሁኔታውን ሸክሉንም ላይሆን ይችላል ሁኔታው በቃ ሲስለው ሰውየው ምን ነው የሰውየውን ሸክል ቅርጽ ማለት ነው ሀይአ ማለት ደግሞ ምን ነው ሁኔታውን ቁጭ ይበል ፎቶ ሲስል ምንድን ነው ቁጭ ብሎ ከሆነ ቁጭ ብሎ ቆሞ ከሆነ ቆሞ እግሩን አንስቶ ከሆነ እግሩን አንስቶ ይሄ ሀይአ አይባል ሸክል ደግሞ እያንዳንዱን እንግዲህ ሰውየው ወፍራም ይሁን ቀጭን ይሁን ምን ይሁን ይስለዋል ይሄ ሸክል ይባላል ይሄ እንግዲህ ፎቶ ማንሳት ወይም ተስዊር የሚባለው ቢዋሲጠት ረስሚ ሊሆን ይችላል። ቢዋሲጠት ረስም በማስመር ሂደት ይሄ ስዕል የምንለው ማለት ረስም ማለት ማለት ስዕል በመሳል ሁኔታ ሊሆን ይችላል። በመሳል ረስም ማለት በመሳል ሁኔታ ሊሆን ይችላል። አውል ኢልትቃጢ ቢልአለቲ ወይም በመሳሪያዎች በማንሳት የፎቶ ካሜራ በፎቶ ካሜራ ገብታችኋል? ኢልትቃጥ ማለት ማለት ማንሳት ቢልአለቲ አላም ማለት መሳሪያዎች የፎቶ ካሜራ ማለት አብነህቲ ወይም ደግሞ በመፈልፈልም ሊሰራ ይችላል። በመፈልፈል ገብቷቸው ድንጋዮችን፣ ጅብሰኖችን እኚህን የመሳሰል የተለያየ ነው። በመፈልፈል ወኢስባቱ እንግዲህ ሁሉንም እየጠቀሰላችሁ ነው የተስዊር አይነቶችን ወኢስባቱ هذا الشكل ይህንን ሸክል እኮ ማስገኘት ወኢስባቱ ከዛ በኋላ ምን ያደርጋል? ነቅል ያደርግና ወኢስባቱ ግልጽ ባለ ይህን ነገር ነቅል ያደርጉና ምን ይሉታል? ወኢስባት ማጽናት ወይም ማስገኘት ሀዘ ሸክል ይህንን ሸክል በመሳልም ሊሆን ይችላል፣ በፎቶ ካሜራም ሊሆን ይችላል፣ ወይም በመፈልፈል ሊሆን ይችላል። ያስገኛሉ ይህን ሸክል አለ ለውሐቲን በለውህ ላይ ለውህ ማለት ምንድን ነው? ሰሌዳ በሉት ከፈለጋችሁ። ለውህ ማለት ብዙ ጊዜ ከእንጨት ተጠርቦ ምናምን የሚዘጋጅ ነው። አወረቀቲን ወይም በወረቀት ላይ ያሰፍሩታል። أو تمثال ወይ በ تمثال ላይ ያሳዩታል። تمثال ማለት ነው በተቀረጸው ቦታ የሚቀረጽበት ቦታ አለ እሱ ላይ ማለት وكان العلماء ዑለማዎች ነበሩ ይላል يتعرضون للتصوير። አዎ መሳልን የሚባለውን ጉዳይ ይጋረጡት ነበረ። ወካነ ልዑለማ የተዓረዱነ ሊተስዊር ተስዊርን ላይ ይቀርቡለት ነበር፣ ይጋረጡለት ነበር ማለት የተዓረዱን ማለት ይቀርቡለታል ወይም ደግሞ ይጋረጡት ነበር። መጋረጥ ማለት አልገባሽም አማርኛ እ እሺ አብሽር አማርኛ አስረዳቸዋለሁ ሁሉንም መጋረጥ ማለት አሁን ምሳሌ ሲባል ጋሬጣ ይሄ ጋሬጣ ሆነብኝ ይባላል ግልጽ ለአንድ ነገር መጥቶ እዛው የሚሸፍነው እንቅፋት ማለት ነው ምን ማለት ነው በዚህ ስራቸው መጥተው ምን ይሆንባቸዋል ተስዊር ላይ ይከለክሏቸዋል ማለት ነው ወካነ ዑለማው ነበሩ የተዓረዱነ ሊተስዊር መሳል መቅረጽን የሚባለው ላይ ይጋረጡ ነበር። ማለትም እዚህ ላይ ቀርቡለት ነበር እንዴት ሰራላችሁ መስራት የለባችሁም እያሉ ሊተስዊሪ ፊ መዋዲዕ ልዓቂዳ በአቂዳ ቦታ ላይ ነው እንደውም የሚጋረጡት። እንዲሁም ይህንን ነገር በቃ ማቅረብ በሉት ከፈለጋችሁ ገብቷችኋል። በአቂዳ መዋዲዕ ላይ አምጥተው ተስዊር እንደማይቻል ይጠቅሳሉ ማለት ነው። ይጋረጡታል፣ ይጋፈጡታል። እሺ ፈታችኋል። ሊአነ ምክንያቱም አተስዊር አው ይሄ ስዕላ ስዕልን መሳል ፎቶን መቅረጽ በአጠቃላይ መቅረጽ የሚባለው ነገር ወሲለቱን አዳራሽ ነው። ሚወሳኢል ሽርክ ከሽርክ አዳራሾች ውስጥ አዳራሽ ነው። አዳራሽ ስላችሁ የመሰብሰቢያ አይደለም፣ የሚያዳርስ ነው ማለቱ ነው። ወዲዓኡ ወዲዓኡ መሞገት ነው والدعاء من وجدنا المشاركة لله بالخلق بنستر زوري علي الله سبحانه وتعالى تقارن تقارن بلو من وجدنا والدعاء من وجدنا المشاركة لله الله تقارن بلو بالخلق بمن بنستر أو المحاولة لذلك ወይም ደግሞ መሞከር በቃ አላህ እንደሚፈጥረው እኛ ምን ፈጥራለን ብሎ ምን ማለት ነው መሞከር ነው ይላል ገባችሁ ወአወሉ ሽርክን የመጀመሪያው ሽርክ እኮ ሐደተ ቢልአርዲ በምድር ላይ የተከሰተው ካነ ቢሰበብ ተስዊር በምን ምክንያት ነው በተስዊር በመሳል በመቅረጽ ምክንያት ነው ይህንን ተምረናል አይደል ተምረናል ተማር ተምረናል። በደንብ አድርገን የተማርነው መጀመሪያ የሙ ህዝቦችን እንዲያርጉ እንዲያርጉ እያላቸው ማለት ነው አይደል? መጀመሪያ ተገዙ አላቸው። እነሱን አትወዷቸው ምን እስቲ እነሱን ለማስታወስ እስቲ ጥሩ ስራቸውን ለማስታወስ እስቲ ትንሽ የእነሱን በቃ ሱራ አስቀምጡ፣ አትርሷቸው። እነሱን ፎቶውን ስታዩ ጥሩ ስራዎችን ትሰራላቸው አላቸው። ከዛ በኋላ እያለ እያለ ጄኔሬሽኑ በአጠቃላይ በከለዋል። ሂነማ አቅደመ ሂነማ አቅደመ ቀውሙ ኑሕን አላ ተስዊር ሳልሒን ወነስቢ ሱወሪህም አለል መጃሊስ ሂነማ አቅደመ የመጡ ጊዜና የተጓዙ ጊዜና ቀውሙ ኑሕን የኑህ ህዝቦች አላ ተስዊር ምን በማለት ላይ በመሳል ላይ አሳሊሒን ሳሪ የሆኑትን የወድን የሱዓን የጉስ የዑቅና የጉዝ እነዚህን የመሰለ ነስር አዎ ወነስቢ ሱወሪህም የነሱን ሱራ በመትከል ከዛ ደግሞ ወነስቢ ምን በማለት በመትከል ሱወሪህም የነሱን ፎቶ ቅርጻ ቅርጽ አለል መጃሊስ በመጃሊሳቸው መጃሊስ ማለት እነሱ የሚቀማመጡበት ግልጽ ነው። የመታሰቢያ ሐውልት ይባልና የሰሩበት ቦታ ላይ ታሪክ የሰሩበት ቦታ ላይ ይደረጋል። እንደዛ መጃሊሳቸው ላይ ይደረግ ነበር። ወቀድ ሐዘረ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ከልክለዋል። ሚነ ተስዊሪ ከመሳል ቢጀሚዕ አንዋዒሂ ሁሉንም አይነት የመሳል ሁኔታ ነው ነብዩ የከለከሉት። ይሄ ጥሩ ነው፣ ይሄንን ሳሉ፣ ይሄንን አታርጉ፣ ይሄን አልተው፣ ማንኛውንም የመሳል ሁኔታ ከልክሏል። ወነሀ አንሁ ከሱም ከልክለዋል። ወተወዐደ ዛቻ ቻንም አስቀምጠውለታል። ወተወዐደ ዛቻንም አስቀምጠውለታል። መን ፈዐለሁ ይህንን ለሰራ ቢአሸድል ወዒድ ብርቱ በሆነ ዛቻ ወአመረ አዘዋል ቢጠምሲ ሱወሪ ሱራዎችን በማጥፋት ጠምስ ማለት ማጥፋት ማለት ወተግይሪሃ መቀየር በቃ ሱራዎችን ስናገኝ ወደ ሌላ መቀየር ግልጽ ነው ሁኔታውን ማዞር ሊአነ ምክንያቱም አተስዊር መሳል መቅረጽ ፊህ በዛ ውስጥ ሙባሐቱን ሊኸልቅላህ ከአላህ መፍጠር ጋር ምን ማለት ነው? ማመሳሰል ነው። ሙባሐቱን ሙሻበሐቱን ማለት ነው። ማመሳሰል ነው ሊኸልቅላህ ከአላህ መፍጠር ጋር ማለት ነው። አለዚያ እንፈረደ ቢልኸልቂ በመፍጠር አላህ ብቻ በተነጠለበት ጉዳይ ላይ ነው فهذا الإنسان ይህ ሰው የሚባለው አልሙሰዊር ምን የሚባለው ምን የሚባለው ሰሃሊ ቀራጢ የሚባለው አካል እ ዩሐዊሉ ምን እያለ ነው ማለት ነው እየሞከረ ነው እየሞከረ ነው አዩዳሂ ላህ አዩዳሂ ላህ اللهم الليل لمساسل في من فرد به الله بسنة تلبس قدامة من الخلق من بمارك زوريا بمفتر زوريا ولأن التصوير مكنيات مثال مكرس وسيلة من وسائل الشرك لشرك ميادرسنا قلت هل قوي شرك كتكسته بوالانو مكلكل يلبن ወይስ ሽርክ ከመምጣቱ በፊት ነው መከልከል ያለብን እ ከመምጣቱ በፊት ነው በቃ ወሳይል ነው ከተባለ መጀመሪያውን መዝጋት በሩ እንጂ አይመ ስል ፎቶ ማን ይገዛል አትበል። መጀመሪያውን ይሄ ሳይከሰት ምን ማለት ነው ማስወገድ ነው። ፈአወሉ ሑዱት ሽርክ የመጀመሪያው ሽርክ የተከሰተው አልአርድ በምድር ላይ ካነ ቢሰበብ ተስዊር በመሳል ምክንያት ነው። ለማ በየነ ሸይጣኑ ሰይጣን ባስዋበ ጊዜ ሊቀውሚ ኑሕን ለኑሕ ህዝቦች ተስዊሩ ሳሊሒን ሳሌዎችን በመሳል ወነስቢ ሱወሪህም የእነሱም ሱራን በመትከል ላይ አለል መጃሊሲ በመጃሊስ ሊአጅሊ ተዘኩሪ እነሱም በማለት ተዘኩር በማስታወስ በቃ ታስታውሳላችኋል አህዋሊህም የነሱ ምን አህዋላል ይሄ የማን ተዝይን ነው የሸይጣን ተዚህ እነሱም በቃ የእነሱን ፎቶ ስታዩ በቃ ታስታውሳላችሁ አንዳንዱ ምን ያለ እኔ ለማስታወሻ ብዬ ነው እንዳረሰው ምናምን ጓደኛዬ ምናምን ያላል መስከምር እ ጓደኛዬ እንዳረሰው ምናምን ጉድ ነው እኮ لأجل التذكر أحوالهم والاقتداء ቢሂም እነሱንም ለመከተል ይረዳቸዋል። እነሱን ፎቶ ስታረጉ እነሱን ትከተላላችሁ ቢል ፊል ዒባደቲ በአምልኮ ሐታ አለን አምሩ እንዲህ አለና አሸላለመላቸው እውነት መሰላቸውና መርሃባ አሉ። ይህንን ሲሉ ሐታ አለ ለአምሩ ጉዳዩ እስኪዞር ድረስ አለ ማለት ማለት ዞረ አላምሩ ጉዳዩ ኢላ ኢባደቲ ትልከ ሱወር ይህንን ፎቶ በመገዛት ላይ ዞረና ቁጭ አለ። ወዕቲቃድ እስኪታሰብ ደረሰ አነሃ ተንፈዑ ወተዱሩ እሷ ትጠቅማለች ትጎዳለች ብለው አመኑባት። ሚን ዱንላህ ከማን ውጪ? ከአላህ ውጪ። ቀስ በቀስ እንቁላል እንደሚባለው ግልጽ ነው። ሙሉበት ፈተስዊሩ ተስዊር እኮ ይላል መሳል መቅረጽ ሁወ መንሸኡል ወሰንያ ጣዖት አምላኪነትን ለመጀመሪያ ጊዜ ያነሳው ትደክም እንደኛ ረሱ መንሸእ ነው መብቂያ ነው ነው አይደል መብቂያ መነሻው ነው የወተንያ ወተንያ ምን ማለት ጣዖት አምላኪነት ከዛ የተነሳው ጣዖት የሚሰራው ተፈልፍሎ ምናምን ነው አይደል እየሰሩ መጣ ሊያነ ተስዊር ምክንያቱም መሳል አልመክሉቅ ፍጥረታትን ተዕዚሙ ለሁ እሱም ማላቅ ማክበር ማለት ነው። ፎቶ የሚነሳውን ያላየች ብቀተ ይለጥፋል ምናምን ምናምን ይለጠፍልኝ ባዮች ራሱ እኮ በቃ የዛ ቦታ ላይ ተለጥፏል ቴሌግራም ላይ ምናምን ይወራለታል። አዳሜ እንግዲህ በየቦታው እያንዳንዱ በየግድግዳው ላይ ተለጥፏል ማለት ነው ሊአነ ተስዊራ መሳል መቅረጽ አልመክሉቅ ፍጥር ፍጡርን ተዕዚሙ ለው እሱም ማለት ነው። ምክንያቱም የኔ ቢጤው ማለት ነው ምስኪኑ ዳ ፎቶ ተነስቶ ምናምን ነገር ይለጠፋል እንዴ? ንገሩኝ እስቲ የኔ ቢጤዎች ምናምን ፎቶ ምናምን ግድግዳ ላይ ታገኛላችሁ? ታገኛለህ የኔ ቢጤ ምናምን ተነስቶ ምስኪን ምናምን በየግድግዳው ናድር ነው አይደል እንዴ? በየአደባባዩ አይለጠፍም። እነሱ ቢለጠፉም ለእርዳታ ሰባሳቢ ያለ ግልጽ ነው። የነሱ ፎቶ ይነሳና በየመንደሩ አንዳንዶች ያነሱና ይሁን እንዲህ አይነት አሉ ተብሎ ይዘው ግን በየቴሌግራሙ ምናምን እያነሳ የምትለጥፈው የሚላኩትን ነዋ። ወተዓሉቅ ብሄ በሱ ከመንጠልጠል አንጻር ነው ፊልጋሪ በአብዛኛው ያለው ነገር ይሄ እቤት ውስጥ ራሱ የሚለጥፉት እቤት ውስጥ የሚንጠለጠለው ፎቶ ምን የሚደረገው ላቅ ያሉ ሰዎችን ነው አይደል? ውርጋጦች እንኳን የሚያደርጉት እኮ የሚያደንቀውን ነው እንጂ ብለጽፎ ዝም ብሎ ይለጥፋልን። ግልጽ ነው። በቃ የዴቪድ ቤርካም አድናቂ ከሆነ እዛ ላይ ያደርጓል ማለት ነው። ግልጽ ነው። እዛኛው ደግሞ አንደኛው ደግሞ የማን ከሆነ የድሮግባ ከሆነ የድሮግባን ያደርጋል። ሴቶችም ደግሞ ያመጡና በቃ የሴቶችም ማለት ነው ይቅር የነሱ ግልጽ ነው አለ ምን ይላሉ ይለጥፋሉ የሚያደንቁት ይሄ ማንን ነው ይሄ ያልኳችሁ እኚህ ውርጋጦች ጋጠወጦቹ ናቸው። ግልጽ ነኝ አይደለ? የራቁት ካዲያኖች ሙስሊሞችም ሆኖ እንደዚህ የሚሰሩ አለ አይደል እንዴ? የኳስ ፍቅር ያቃጠላቸው ማለት ነው። ግልጽ ነው። አላህ ፍቅርና የተውሂድ የሱና ፍቅር የማይገባቸው ማለት ነው። እንዲህ የሚያደርጉ አሉ። ተመልከት። የኛዎቹ ደግሞ በዚህ ቢልዓክስ የሚያደንቁትን ደግሞ ሰዎች ፎቶ በምናቸው ይዘው ሴት ታያለ በሞባይሉ ስታረግ ምን ስታረግ ሞባይል ላይ ነው ጉድ የምታየው ማለት ገለጽ ስታረግ የሱራ ማለት የሚያደንቁትን የሚወዱትን ተሸክሞ ይዞርልሃል ማለት ነው። ሱብሃንአላህ ሱብሃንአላህ ፕሮፋይሉን ብታየው እያንዳንዱ ማለት ነው ዘና ብሎ ሐላል መስሎ ነው በቃ ፎቶዋን ገጭ አርጋ የወንዱስ እሺ ለወንዱም ሐራም ነው አይደል እንዴ የሴቶቹ ደግሞ ተተዓጀብ خلاص كأنها كأنها هي كأنها هي መስላ ተነስታ ነው ማለት ነው እምታየው ግልጽ ነኝ ሁሉም ተሸውዷል በቃ ሐቂቀተን ማለት ነው ሁሉም ደግሞ ያንን እያገላበጠ ሲደነብር ታያለ ማለት ነው ላ ተተዓጀብ ግልጽ ነው ዘመኑ የረቀቀ ነው ማለት ነው ፎቶሾፕ አለ ማለት ነው እንደዛ ሆኖ ሁሉም አብዷል خصوصا በተለይ በተለይ إذا كان المصور ለምን ይመስለናል ትዳር በአሁኑ ሰዓት ቃቃ ሆኗል። ትዳር እቃቃ እየሆነ የመጣበት ምክንያት አንደኛው በሱራ ምክንያት ነው። ግልጽ ነው። እስቲ ፎቶዋን ትላክልኝ ይላክልኝ፣ ከዛ በኋላ አጃይብ ይሰራል እኮ አይደል እንዴ? ከዛ በቃ ሸበላ ቤት ሲገባ ሌላ ነው። አንተ ባህሪዋን አጥንተሃል እንዴ ሲባል ኦ እሷ ኢማኗ ካሚል በቃ አይቷላ ደንብሯል። እሷም እንደዛ ግልጽ ነው በቃ አንቺ ኢማም አለው ምናምን ስትበለር ኧረ ማሻአላህ ስለ በቃ አይተዋለች። በቃ አንደኛ ነገር ምን ያክል ፈሳድ እንደሆነ ማለት አስለን እንዲህ አይነት ነገር አይደለም። መተያየት የሚባለው ሸሪዓዊ መተያየት ምን አይነት ነው? መተያየት የሚባለው እንዲህ አይነት አይደለም። የኛ ሴት ልጅቷን ወይም ልጅቷን ለማየት ወይ ወንዱን ከፈለጉ ቀጥታ ግልጽ ነው። ማ ባለበት ወልዩዋ ባለበት ሄደህ ታያለህ። ነው። ሐቂቃ የምትለው ያለ ምንም መቀባባት በላት እንደውም ቢሻ ግልጽ ነው። ለሱም አብርሃም የምትዘልቀው እሱም አብሮሽ የሚዘልቀው የአይነቱን ነው ማለት ነው። በፎርጂድ ነገር አይደለም የምትዘላለቁ። ስለዚህ ይሄ አብዛኛው የፍቺ ሰበብ የሆነው ቃቃ የሆነው ተጋቡ ሶስት ወር አራት ወር ከዛ ወደ ቤት ወደ ቤት እቃ ምናምን ላይ ይሰበሰባል አይደለ? ስንጫወት በፊት ጣለኝ ሁሉም ቤት ሰራና ምናምን ትንሽ ሲመሽ ምን ይባላል? ወደ ቤት ወደ ቤት እያፈረስ እንደዛው ነው አልትዳር በአሁኑ ግልጽ ነው። ይሄ ከኢማን መራቅ ከአላህ ስብሐነ ወተዓላ አስተምሮ ተግሳጽ መራቅ ውጤቱ ይሄ ሆኗል። ኹሱሰን በተለይ በተለይ ኢዛ ከየ ወላሂ የፎቶ ሰበብ ማመጣው ማያመጣው ነገር የለም መላይካ ቤት ውስጥ ይገባ? አይገባም። ሀታ አብዱሰላም አልባሊ የሚባል ታላቅ የሩቃ ዙሪያ ላይ ታላቅ ጠበብት አለ ሐፊዘሁላህ በጣም አሁንም አለ። ምን ይላል አሳሪሙል በሳር የሚለው ላይ ሀታ ሩቃ ለማድረግ ስትፈልግ ምን አድርግ ነው የሚሉት? እቤቱ ሱራ ካለ አውጣ መጀመሪያ ሱራ ምናምን ካየ ዝም እንዳትላል አውጣል። ለምን መላይካ ያለበት ምን ሱራ ያለበት ውስጥ ማን አይገባ? መላይካ ነስር የሚመጣል ሙምኪን ከመላይካ ሊሆን ይችላል አለ እዛ ያለው የምትታገለው ጂኒ ጋር አይደል እንዴ እንዴት ብሎ ይግባና ይርዳሃል ግጥ ነው እኚህ ነገሮችን አስወግድ ግን ስንት አጃይብ ነው መሰለው አጃይብ ነው መሰለው ኹሱሰን በተለይ ኢዛ ካነ ልሙሰዊሩ ፎቶ አንሺው ከሆነ ለሁ ሙሰወሩ ነው የሚሏችሁ እሺ ሙሰዊሩ አይደል ሁሱሰን በተለይ ዳ ካነ ከሆነ አልሙሰወሩ የሚነሳው ሰውዬ ከሆነ ለሁ ሸእኑን ምን ካለው ትልቅ ቦታ ሸእን ማለት ትልቅ ቦታ ካለው ሚን ሱልጣቲን ስልጣን ሊሆን ይችላል አው ዒልሚን ወይ እውቀት ካለው አው ሰላሕን ወይም ሰላሕነት በቃ መልካምነት ካለው የባሰ ፊትና ይመጣል። ያ ዱዓተል ሙስሊሚን የሙስሊም ዳዮች የምትሉ አይነ አንቱም አሱራ ሞጁን ፊል ጅድራን በምን ውስጥ በየምኑ አጥር ጥግ በየቦታው ተለጥፏል። ሲዲ ይወጣል፣ ከዛ ይለጣጠፋሉ እነሱ ልክ እንደምን እንደ ሙዚቀኞች እነ ሙነሺዶች ያው ምንም ችግር ሙነሺዶች ድሮ ሙዚቀኞች ናቸው፣ ችግር የለም። ግን ዳኢ ተብዮች ሲለጠፉ ግን ተተዓጀብ ተድማ ዑዩን ወኹሱሰን በተለይ በተለይ ኢዛ ኡዚመት ሱረቱ ፎቶዎች ምን ከተባሉ ኡድመት ምን ማለት አ ላጭ ከተደረጉ ቢነስቢሃ በመትከል በቃ ትልቅ ቦታ ሲሰጡት ይተከላል። አላ ሐኢጢን በምን ላይ በምን በግድግዳ ላይ አው ኢቃመቲሃ ወይም እነሱን ማቆም ፊሻሪዕ ሻሪዕ ማለት ማለት በጎዳናዎች ላይ መንገዶች ላይ አው መይዳን መይዳን ደግሞ በከተማዎች ላይ መይዳን ማለት ከተማ በተለያዩ ከተማዎች ላይ ቆመ ፈኢነ ዛሊከ ይህ እኮ ዩአዲ ያደርሳል ኢለ ተዓሉቂ ቢሃ በሷ ወደ ማንጠልጠል ያደርሳል ሚነል ጁሃሊ ከመሃይማኖች ወአህሉ ضላሊ በጥመት ባለቤቶች ላይ ትልቅ ተጽዕኖ ፈጥሮ ቁጭ ያደርጋል። ወላሂ እመተል እስላም የተፈተነበት በአሁኑ ሰዓት ትልቁ ፊትና ነው ማለት እንችላለን። ፎቶ እዚህ باب ላይ ያወራውበት ምክንያት የራሴ ምክንያት ስላለው የሽርክ ወሳይል ነው አልና ከሽርክ ወሳይል ውጪ ደግሞ አሁን ደግሞ ምን ብሏል? ሁሉም ጋጦ ወጥ እንዲሆን ዝምት ውስጥ እንዲወድቅ ሰበብ እየሆነ ነው ያለው። በተለይ ولا سيما social media ው መበላሻ ሆኗል። إلا من رحم ربي አላህ سبحانه وتعالى ያዘነለት ሲቀር ሐቂቀተን ነው የምላችሁ አላህ ያዘንለት ሲቀር social media መበላሻ ሆኗል። ግን እንደዛ ጥሩ ደግሞ ሙስሊሙ የሚጠቀምበት አለ እንጂ በአጠቃላይ መበላሻ ሆኗል ማለት ነው። ይሄ በጣም በጣም በጣም ልናስብበት የሚገባ ነው። بارك الله فيكم بارك الله فيكم። በደንብ እናስብበት እናስብበት። አዎ ነቢዩ عليه الصلاة والسلام ዝሙት እንግዲህ እያንዳንዱ የሰውነት አካል ነሲቡን ይወስዳል አሉ። العين تزني العين تزني አይደለም፣ ዚና ትፈጽማለች አይደለም። ዝሙቷ ምንድነው? ያልተፈቀደላትን ስትመለከት አ هل هو حلال ሱወሩ ኒሳ የሴቶች ፎቶ ይበቃል። በምን በምን በሞባይል screen ከሆነ በ TV screen ይበቃል እንዴ? አ ሌላ ቦታ ላይ እንርቃለን። ግልጽ ነው እዛ ቦታ ላይ كالحلال ሁሉም እንደፈለገው ያገላብጣል نعم ከዛ كلام ንግግርም የዚናን ድርሻ ይወስዳል እጅ ይኸው እየተነካ ነው ግልጽ ነው አለ ምኖች እየተነኩ ነው keyboard አረል ምን ላይ ከሆነ ኮምፒውተር ላይ ተቀምጦ ወይም ደግሞ ምኖች ላይ ከሆነ በ tab ላይም እየተጠቀምን ምንም ግልጽ ነው እያንዳንዱ ስክሪኖች ላይ እየተጠቀምን ያለን ግልጽ ሻሻው ይሄ ሁላ የዝሙት ድርሻ ይወስዳል። ስለዚህ بارك الله فيكم ሁላችንም አላህ ቅናቸውን መንገድ ይምራል። አላህ سبحانه وتعالى ያስተካክለን። ይህን ነገር ልንጠነቀቅ ይገባል ማለት ነው። وخصوصا ምን አለ ولو بعد حين ከሆነ ጊዜ በኋላም ቢሆን ይላል። ይሄ ነገር መጥፎ ጎዳናን ይይዛል። ወለው ባዕደ ሂኒ ከሆነ ጊዜ በኋላ ሂን ማለት ጊዜ ማለት ከሆነ ጊዜ በኋላ መጥፎ ጎዳናን ይይዛል። ثم ከዚያም هذا ይህ አይደን በድጋሜ ፊ ፈትሒ ባብ በርን ይከፍታል። ወላሂ ሐታ ህጻናቶችን ለቀልድ ብላችሁ አታንሱ። በሞባይል ለቀልድ ምናምን እየተባለ ወላሂ ላ ተልዓቡ አትጫወቱ በዲን ስንት የምንጫወትበት ርዕስ አለ። ለቀልድ ምናምን እየተባለ ሰው አናንሳ፣ ሰው አናንሳ። ቢላህ አለይኩም አይነ ነህኑ የት ነው ያለ ነው? በጣም እኮ አስቸጋሪ ጊዜ ነው እየሆነ ያለው እንዴ! በጣም ዘግናኝ የሆነ ጊዜ ነው ያለው። ለልጆቻችን ምንድን ነው የምናስወርሰው? እናስብ ወለው ባዕደ ሂን ثم ከዚያም ሀዳ ይህ አይደን በድጋሜ ፊህ ፈትሁ ባብን በርን ይከፍታል ሊነስቢል አስናም ጣዖታቶች ምን እንዲሉ እንዲተከሉ ያደርጋል። በቃ ትልልቅ ሰዎች እየተባለ እያንዳንዱ አሁን የተተክሎለታል አይደል እንዴ? እያለ እያለ ይሄዳል ማለት ነው። ሊነስቢል አስናሚ ወተማቴሌ ቅርጻ ቅርጾች እንዲፈጠሩ ያደርጋል። አለቲ ያቺ ቱዕበዱ ሚን ዱንላህ ከአላህ ውጭ የሚገዙ። ስለዚህ የፎቶ ሰበብ ከባድ ግልጽ ነው። ፎቶ ቅርጻ ቅርጽ ይሄ ምናምን የሚባለው ነገር ሰበቡ በጣም መዘዙ በጣም ከባድ ለሽርክ የመጀመሪያው ቀስ እያለ ነው ግን የሚሄደው አለ ወለው ባዕደ እ ምን አለ ወለው ባዕደ ከሆነ ጊዜ በኋላም ቢሆን ሊመጣ ይችላል ከና ከስረ መሰረቱ ምን ማለት አለበት እ መወገድ አለበት ሱራ አያስፈልግም ወሰኡሪዱ الأحاديث الصحيحة ሰሂ የሆኑ ሐዲሶችን አመጣለሁኝ። ወሰኡሪዱ ማለት እጠቅሳለሁ አመጣለሁኝ። አልአሐዲቱ ሰሒሃ ሰሂ የሆኑ ሐዲሶችን ጠቅስልሃለሁ። ዝም ብዬ መከልከል አይደለም። ወሰሪሓ ከፈለክ ደግሞ ምን የሆነ ለዛውም ግልጽ የሆነ አየህ፣ ደሊል ማለት እንዲህ ሲሆን አንደኛ ደሊል ሲቀርብ መሆን አለበት ሰሂህ፣ ሁለተኛው ሰሪህ ግልጽ መሆን አለበት። የአህሉ ሱና ወልጀማ እንግዲህ እያንዳንዱ ጸሐፊዎች እንዲህ አይነት ነገር ሰሂህ ሐዲስን ያመጣሉ ከዛ ሰሪህ እየጠቀሱ መረጃ ያቀርባሉ እንደማንም ማለት ነው ምን ያልሆነን ሹብሃትን እያመጡ አይደለም ሰው ልጆችን ምን የሚሉት የሚያደናግሩት ይላል في هذا الموضوع በዚህ ርዕስ ላይ مع التعليق በዛ ላይ ደግሞ ታዕሊቅ አደርግልሃለሁ ታዕሊቅ ማለት ማለት እ ህዳግ አረ ማብራሪያዎችን ማስታወሻዎችን እዛው ላይ እየጠቀስኩልህ ይላሉ ሐዲሱን ከጠቀስኩ በኋላ ማብራሪያዎችን ታዕሊቅ ማለት እዛ ላይ ማብራሪያ የሚሆነው አለያ ቢማ ተየሰረ ያው አላህ ባገራልኝ መልኩ ይላል የመጀመሪያው عن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم قال الله تعالى ومن اظلم ممن ذهب يخلق كخلقي فليخلقوا ذرة أو ليخلقوا حبة أو ليخلقوا شعيرة هذي قم من إلى شعيرة بلو تسفير عدفو بتم خير إلى كتاب وش ليه شعيرة بلو نمي المدو هذي قم من بلو تال تسفير مو شعيرة كتبا شعيرة أساس ردات شكبا أخرجه البخاري ومسلم أنا هريرة كابي هريرة مستلالة حديثة له ቃል ብሏል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ብለው አሉ። ምን አሉ? ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ ብሏል አሉ። ወመን አዝለሙ ምንኛ በዳ አለ፣ ምንኛ በዳ አለ። ማንም በዳይ የለም ማለት ነው። ሚመን ዘሀበ ከተጓዘ ሰው የበለጠ የኽልቁ ከኸልቂ እንደኔ መፍጠር ምን ያለ ለመፍጠር የተጓዘ የበለጠ ሰው ምንም በዳይ የለም ማለት ነው። ከተጓዘ يخلق ከخلقي እንደኔ መፍጠር ሊፈጥር ፈልየኽሉቁ እስቲ በሐቂቃው እነዚህ እንግዲህ እንደኔ መፍጠር ለመፍጠር ሱራ፣ ፎቶ፣ ቅርጻ ቅርጽ ምናምን እያሉ ነው አይደል? በሐቂቃ እስቲ ግን ልብ ካላቸው በመቅረጽ ፎቶ ፎቶ ምናምን ማለት አይደለም። ፈልየኽሉቁ ዘራ እስቲ ቁጫጥን ይፍጠሩ። ዘራ ማለት ማለት ነው ቁጫጭ፣ ሌላኛው ተፍሲር ደግሞ አቶም ግብቷለ ኢምንት ነገርም ማለት ነው። እዚህ የመጀመሪያውን ቁጫጭ ብላችሁ ያዙት። አውለ የኽልቁ ሀባ ወይም ደግሞ እስቲ አንድም ፍሬ ይፍጠሩ ፍሬ እስቲ በቆሎ የሚፈጥር ወይም እስቲ ስንዴ የሚፈጥር ሰው ይምጣ። አውለ የኽልቁ ሹዓይራ ሹዓይራ ማለት ተስጊር ሲደረግ ተስጊር ማለት ካልገባችሁ ለሴቶች በአጭሩ ለማስረዳት ሻሚል ሹመይ ካሚል ኩመይል፣ ነቢል ኑበይ እንደዚህ የተባለ ማለት ነው። ግልጽ ነው። ኡም ኡመይማ ብንል እንደዚህ አይነት ነገሮች ምን ይባላል? ተፍሲር መፍሁም ሲቆላመጥ በቃ እኛ ጋር ሲቆላመጥ፣ በአረብኛው ግን ሲያሳንሱት ነው። ግልጽ ነው። ሻሚል ይሻላል ሹሜል ከሚባል ግልጽ ወይ በማቆላመጥ ሊሆን ወይ በትልቅ ቦታ ከመስጠት አንጻር አረቦች ነን አሁን እዚህ ጋር አሳን እስቲ እንደው ያቺ እንደው ገብስ የምትባለዋን ማለት ነው አሳነሷ እቺ እስቲ ገብስ የምትባለዋን እንኳን ትንሽ ወን ይፍጠሯት። ገብታችኋል? አخرجه البخاري ومسلم ስለዚህ ማዕናውን እስቲ እንያ ወማዕናሁ ጽንሰ ሐሳቡ ትርጉሙ ላ አሐድ አንድም የለም ظلما ببدل يبرتا ሚነል ሙሰዊር ምን ካለ ሰው ምን ካለ ፎቶን ካነሳ የበለጠ ቢያነሁ ምክንያቱም لما صور صورة ፎቶን የሰወረ ጊዜ የቀረጸ ጊዜና على شكل ما خلق الله አላህ በፈጠረው شكل ሲፈጥር ምን ኢንሳኒን በለው ከምን ከሰው በለው አው በሂነቲን ወይም ደግሞ ምን بهيمة ማለት እንስሳ حيوان ማለት አው ሂባ ወይም ከነሱ ውጭ ያለን ማንኛው ነገር ሲያነሳ من ذوات الأرواح ምን ያላቸው روح ያላቸውን ነገሮች روح የሌላቸውን ነገር ሳሉ بارك الله فيكم። ግልጽ ነው ትችላላችሁ መጣችሁ ቤት ውስጥ ያለ ብፌም ሊሆን ይችላል ቤዛም አንሷቸው ከፈለጋችሁ እነሱ ወይም architecture ተማሪ ስትሆኑ ደግሞ የተለያዩ ዲዛይኖችን ታነሳላችሁ አይደል እንዴ? አረ እኚህ ይቻላሉ ሩህ የሌላቸው ሳረ ግን ሩህ ያላቸውን ግን ሲፈጥሩ ምን ሲሉ ሳረ ይሆናል ምን ሙዳሂየን ምን የሆነ የተመሳሰለ ይሆናል ሊኸልቅላህ ለአላህ መፍጠር የተመሳሰለ ይሆናል አለዚያ ሁወ ኻሊቁ ኩል ሸይ የሁሉም ነገር ምን የሆነ ፈጣሪ ሆነ። ወሁወ እሱ እኮ አላህ ረቡ ኩሊ ሸይ የሁሉም ጌታ ነው። ወሁወ አለዚ ሰወረ እሱ ነው ምን ያለው የቀረጸው ጀሚዕ አልመክሉቃት ፍጡራንን በአጠቃላይ ወጀዐለ ያደረገውን ፊሃ በውስጡ አልአርዋህ ምኖችን ሩሖችን ያደረገው ነፍሶችን ያደረገባቸው አላህ ነው። አለቲ ያቺ ተሕሱሉ ቢሃ ሐያቱሃ ህይወታቸው በእነሱ የሚገኝበት ተሕሱሉ ማለት የሚገኝበት ያ ሀያቱሃ ከማ ቃለ ተዓላ አላህ እንዳለው خلق السماوات والأرض ሰማይና ምድርን ፈጠረ بالحق በእውነት ወሰወረኩም እናንተንም ቀረጻችሁ የሰው ልጆችን ፈአሕሰነ ሱወረኩም ምንን ፈአሕሰነ ሱወረኩም የእናንተንም መቅረት አሳመረው ይላል። አንዳንዱ ባለቤቱን ማድነቁ ነው። ማሻአላ ወላሂ ዛሬ ጨረቃውን ሽልኝ ጨረቃውን ስልሽልኝ ይላል። ገልተዋለ ላላላ አላደነቀት ገና ነው ይቀራል። ከሁሉም ፍጥረት የሚያምረው ማን ነው? ማን ነው? የሰው ልጅ ነው። ግልጽ ነው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ምርጥ በሆነ መልኩ ገጽኋለ ከሁሉም የሰው ልጅ ይበልጣል ያማረ ማለት እሱ ወሰወረኩም ፈአሕሰነ ሱወረኩም ፈአሕሰነ አሳመረ ሱወረኩም ምናችሁ ቅርጻችሁን አሳመረው ሱብሃንአላህ የጆሮ አቀማመጥ የአፍንጫ በለው የአይን ሁሉም ቦታ ጠብቆ ማለት ነው መቀመጡ እነዚሁ ላይ የተዛቡ ቢሆኑ ኖሮ እንዴት ነበር የምትመስል ወቃለ ተዓላ አላህ ስብሓነሁ ወተዓላ ብሎ ይላል ሁወላህ አላህ እኮ እሱ ነው አልኻሊቅ ፈጣሪ አልባሪ ያስገኘ አልሙሰዊር ነገራቶችን ምን ያለ የቀረጸ አምላክ እሱ ነው ይላል አላህ ስብሓነሁ ወተዓላ ثم ይላል ከዚያም አሉ ሙአሊፉ ኢነላህ ተሐዳ አላህ እኮ በዚህ ሀዲስ ላይ ምን አለ ሲያምጡ አለ አተሐዳኩም አለ አላህ ምን ማለት ነው አተሐዳኩም እስቲሞክሩ ተፎካከረ ማለት ثم ከዚያም ኢነላህ አላህ እኮ ተሐዳ እስቲ ያምጡ አለ በቃ ፉክክር هؤلاء المصورين እነዚህ ምን የሚሉትን የሚስሉትን የሚቀርጹትን الذين እነዚያ يحاولون ምን የሚሉትን የሚሞክሩትን ሙዳሐተ ኸልቂሂ ከሱ መፍጠር ጋር አለመመሳሰል አዩጂዱ ምን እንዲሉ እንዲያስገኙ አላህ ጠየቃ። ተሐዲ ያደረገ እስቲ አምጡ አተሐዳኩም አለ። ፊ ቲልከ ሱወሪ በእነዚህ ሱራዎች ላይ አለቲ ሰወሩሃ ያቺ ምን ያሏት የቀረጿት ያነሷት ፎቶ ላይ አርዋህን እስቲ ምን አድርጉ ሩህ አድርጉበት አላህ ተሕያ ቢሃ ሕያው የምትሆንበት ከማ ፊል መክሉቂ በፍጡራኖች ላይ አላ ምን ብሏቸው ቀርጿቸው ምን እንዳደረገበት እ ሕያው እንዳደረጋቸው ፊል መክሉቅ አለዚ ሰወሩ እነዛ የሳሏቸው ወሃዛ ይህ እንግዲህ በያን የሚያምራራ ነው ሊአጅዝህም የሰው ልጆች ምን ማለታቸው እንደተሳናቸው ወፈሸሊህም ቢዐጅዝሂም ማለት እንደተሳናቸው ወፈሸሊሂም ምን እንዳሉ እንደተሸነፉ ፊ ሙሐወለቲሂም በምናቸው በሙከራቸው በቃ ያው ነፍስ መዝራት የማችለውን ነገር አታንሳ ይቅርብ ወከማልክ አነሁም አጂዙነ እነሱ እንደተሳናቸው እንዳቃታቸው አን ኢጃቢ ምን ማለትም ማስገኘትን ሐይዋንን ሐይዋን እንስሳን ዜሮህ ሩህ ያለውን ነገር ማስገኘት እንዳቃታቸው ፈሁም እነሱ እኮ አጂዙነ የተሰናቸው ያቃታቸው ናቸው። አን ኢጃዲ ተመሪ ምንን ማስገኘት ሰመር ሰመር ማለት ፍራፍሬዎችን ወልሐቢ አዝዕርትን ሐብ ማለት አዝዕርት ማለት ፈልየኽሉቁ ሐባ አላላ ምንን ይሰሩ ሐባን ይሰሩ አለ ወረወ البخاري ومسلم ቡኻሪና ሙስሊም ደግሞ ዘግበዋል አን አይሻ ረዲየላሁ ዐንሃ ከአይሻ የሚስተላለፍ ሐዲስ ነው አነ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ቃለ ብሏል አሸዱ ናሲ ዐዛበን በቅጣት ብርቱ የሆነው የውመል ቂያማ የትንሣኤ ቀን አለዚነ እነዚያ ናቸው ዩዳሁነ ቢኸልቅላህ በአላህ ፍጥረታት ላይ የሚመሳሰሉ ናቸው ይላል። ሐዲሱ ግልጽ ነው። ሴቶች ግልጽ ነው። ፈሃዛ ይህ እንግዲህ ኢኽባሩን ሚንሁ ከነቢዩ ሆነ እንግዲህ ትወራለን ነው ቢሽደቲ ብርቱ በመሆኑ ላይ አዛቢል ሙሰዊሪን ፎቶ የሚያነሱ የሚቀጡ ሰዎች ቅጣታቸው ብርቱ መሆኑን የውመል ቂያማ መቼ የትንሣኤ ቀን ወሱኢ አቂበቲሂም መጨረሻቸው ደግሞ ምን ያለ ነው የከፋ ነው አዎ በሞባይልሽ የከፋን ነገር ታመጫለሽ ወኢን ዓሹ ቢኖሩም ፊ ሀዚህ ዱንያ በዱንያ ዓለም ሳሊሚና ሰላም ሆኖ ቢኖሩ ወሱሙ እናንተ ሰይሟቸው ከፈለጋችሁ እነዚህ ፎቶ የሚያነሱትን ምን የሚሉትን ፈናኒን ምኖች ሙተፈኒኖች በሏቸው አርቲስት ነው የሚባሉት ወይም ደግሞ ጥበበኞች ፈናኒ ማል ማለት ጥበበኞች የፎቶ ጥበብ ያለው ልዩ ሰው ነው ምናምን ይባላል ወሹጂዑ ቢጀገኑ ቢጀገኑ ማለት ማለት ሁሉም ቢያጀግናቸው ማለት ሁሉም ቢያጀግናቸው ገባችሁ ጎበዞች እያሉ ቢያበራታቷቸው ቢአንዋኢ ተሽጂዕ በተለያየ ማጀገኛ እሱ ማሻአላህ የመሳል እንትኑ ችሎታው ልዩ እየተባለ ይደነቃል። አንተ እንዲህ ቁጭ ብለህ እንዲህ ያለ አንድ ያያል፣ በቃ ከዛ በኋላ ስሎ ይሰጣል። አንዴ ነው የሚያይ ገዛዋለ በቃ ይባልለት አንድ አይቶት በቃ ይደነቃል። የኛ ህዝብ ጅላጅል በቃ ማድነቅ ነው ያገኘውን ሁላ ሸሪዓ ተካለፈ አልተካለፈ እሱ አዎ ዘፋኝንም ኧረ ድምፅ ይላል እና አብሯት ማን ያለው ሸይጣን አይደል እንደ ያለው ግልጽ ነው። እሱስ በዚህ በመጥፎ ተግባር ላይ ይገባል። አንድ አይቶት አንዴ ነው በቃ። ከዛ በኋላ ጂኒ ወህ ያደርግልህ ውጭ ያደርግልህ። ግልጽ ነው። የሸይጣን ትብብር አለው ሁሉም ላይ ወንድሜ፣ ዝም ብለህ አይደለም እነዚህ ሰዎች ቁርአን ቅሩ ብትላቸው የለም። ግልጽ ነው። በዚህ አቅሉ ቁርአን ቅራ ብትለው የለም። መጥፎ የሸይጣን እርዳታ አለ በእያንዳንዱ ነገር ላይ ፈኢነ ለሁም መሲራን እነዚህ ፎቶ አንሺዎች እኮ መልመለሻ አላቸው። የንተቢሩሁም ምን የሚላቸው የሚጠባበቃቸው ኢዛ ለም የቱቡ ምን ካላደረጉ ተውበት ቢአነሁም ምክንያቱም ቢዓመሊሂም በስራቸው ታዳ ዩዳሁነ ቢኸልቅላ ማንን እየተፎካከሩ ነው? ፍጡራንን እየተፎካከሩ ነው። አይ ዩሻቢሁነ ራሱ ፈሰረላቸው ቢማ የስነዑነሁ በሚሰሩት ሚነ ከፎቶ ማ ሰነዐሁ ላህ አላህ የሰራውን እየተፎካከሩ ነው። ሚነል ኸልቂ ከመፍጠር ወተፈረደ ቢሂ በዚህ ላይ እንግዲህ ተነጠለ ማ በሱ ተነጠለ ይህ በሱ ወሁወ الخلاق العليم ها خلاق የሆነው የፈጣሪዎች ሁላ خلاق ማለት ማለት በጣም ደቅ አሳምሮ ፈጣሪ ማለት ነው። خلاق ሲባል العليم ምን የሆነው እ العليم አዋቂ የሆነው ጌታ አላህ ተነጠለ። من على الله سبحانه وتعالى فتكبروا قالوا أم جعلوا لله شركاء خلقوا كخلقه أم جعلوا لله شركاء خلقوا كخلقه فتشابه الخلق عليهم قل الله خالق كل شيء وهو الواهد القهار አም ጀዐሉ አደረጉ እንዴ ሊላህ ለአላህ አደረጉ እንዴ ሹረካ ተጋሪዎችን አደረጉ እንዴ ኸለቁ የፈጠሩትን ከኸልቂሂ እንደሱ መፍጠር የፈጠሩትን ነው እንዴ ለአላህ ተጋሪ ያደረጉት? ከዛ ደግሞ እነሱን ተጋሪ ካደረጉ በኋላ ፈተሻበሃል ኸልቁ አለይህ የነሱን መፍጠር ጉዳይ ተደባለቀባቸው፣ ተመሳሰለባቸው እንዴ ማለት ነው ጥያቄው። አሃ በአላህ ላይ ያጋሩት እንደ አላህ የሚፈጥሩትን ነው እንዴ? ከዛ ደግሞ የነሱን የመፍጠር ሁኔታ ካላህ ጋር ተመሳስሎባቸው እኚህ ይሻላሉ ብለው ነው እንዴ ያጋሩብኝ ነው። ቁል ብለህ በል ያ ሙሐመድ ያ ነቢይ አላህ አላሁ ኻሊቁ ኩሊ ሸይ አትሳሳቱ። የሁሉም ነገር ፈጣሪ ማን ነው? አላህ ነው። እነዛ ያላችኋቸው ፈጣሪዎች አይደሉም። ወሁወ ልዋሒድ ስኩ አንድዬ የሆነ ጌታ ነው። አልቀሃር ሀያል ሰባባሪ የሆነ ጌታ ነው ይህም በተመለከተ ቃለ ልኢማሙ ነወዊዩ ኢማሙ ነወዊ ብለው ይላሉ ረሒመሁላሁ ተዓላ አላህ ይዘንላቸውና ቢሃዘል ሐዲዲ ይህንን ሐዲስ በተመለከተ ቂለ ተብሏል። ሀዛ ይህ እኮ መህሙሉን የሚካተት የሆነ ንግግር ነው። አላ ሳኒዕ ሱረቲ ሱራን በሚሰራ ሰው ላይ ሱራ የሚሰራ ማለት ማለት ፎቶን ቅርጻ ቅርጽን በሚሰራ ሊቱዕበደ ምን ልትባል ልትገዛ ልብ በሉ ልትገዛ ወሁወ እሱ ሳኒዑል አስናሚ ጣዖታትንም የሚገዛ መህሙል ነው ማለት ማለት ነው። ሴቶች ስፈትን አሪፍ ነው ብላችኋል፣ እኔ እየሄድኩ ነው። መህሙል ማለት ማለት ነው የሚካተት ማለት ነው። ሀዛ ይህ እንግዲህ የነቢዩ ሀዲስ መህሙሉን የሚካተት ነው። አላ ሳኒዕ ሱራ ፎቶን በሚያሰራ ሰው ወይም ቅርጻ ቅርጽን በሚሰራ ሊቱዕበደ ምን እንድትባል እንድትገዛ ወሁወ እሱ በድጋሜ ሳኒውል አስናኒ ጣዖታትንም የሚሰራ ጠርቦ ማለት ነው። ጠርቦ ቀጦም በሚሰራ ወነህዋ እሱ እነዚህ ምንድን ነው የሚባሉት ካል ፈሃዳ ካፊር ይህ ካፊር ነው። ሙስሊም ነኝ ባይን ቢሆን ጣዖታትን እንዲገዙ ከሰራ በፎቶም በምን ተገዙ ይሄ ብሎ አምላክ ቢሰጥ ምሳሌ አሁን የገብርኤል የማርያምን የምናምን ፎቶ ብሎ ይሄንን ቢሰጣቸው ያው ግጥ ምክንያቱም እነሱ አሉ ይሄ ካፍር ነው ምንም ጥርጥር ምናምን የለውም አልገባችሁ እንዲገዟቸው ከሰራ በቃ ሄዶ እንዲያመልኳቸው ኢባዳ እንዲፈጽሙላቸው እንዴ ፎቶ ላይ ሄዶ አይደል እንዴ ምናምን የማርያም ፎቶ ሲያብይ እምዬ ምናምን አላያችሁ እምዬ ምናምን ድረሽልኝ ምናምን አላየህም እንዴ ፎቶዋን ራሱ ከስራ አድርጎ ድንግል ምናምን በይ ምናምን እያሉ እኮ ይጽፋሉ አይደል ድረሽልኝ ምናምን በቃ ኢባዳ አይደል እንዴ ድረሽልኝ ማን ነው ለአላህ አይደል እነዚህን ፎቶ ምናምን አንተ ምን ብትል ብታደርግ እ ብትሰራ ፈሃዛ ካፍር ነው ወአሸዱ ናሲ አዛብን እንደውም ከቅጣቱ ላይ በረታ የሚባለው ወቂለ ተብሏል። ሌላ ደግሞ ሌላ ደግሞ ሌላም አለ እሺ هو እሱ ፊመን ቀሰደ ባሰበ ሰው ላይ ነው هذا المعنى ይህንን አሰበ በመገዛት ቀስድ ማለት الذي في በሐዲሱ ላይ ያለው በቃ እሱ ደግሞ ምንድነው هو እሱ فيمن قصد ባሰበው هذا المعنى ይህንን معنى الذي في الحديث በሐዲሱ ላይ ያለው ምንድነው እሱ من مضاهاة خلق ከአላህ መፍጠር ጋር ሊፎካከር እስቲ አላህ እንደፈጠረው በቃ እኔ ደግሞ አላህ እንደው በቃ እንደፈጠረው ነው አላህ ማስቀምጠው ብሎ የሚል አይደል አልገባችሁ? አላህ እንደፈጠረው ቁጭ አደርጋለሁ። እንደው ይደነቃል። እንደው አላህ እንደው አንተ እኮ እንትና እንደፈጠረው እኮ አላህ እንደፈጠረው ቁጭ አደረገው እኮ ሰው ይሁን ይላል። እንዳስገኘ እንደ አይነት ሳሊ ደግሞ ከሆነ ዋዕተቀደ ካሰበን ዛሊኬንም በቃ ከአላህ ጋር ይኸው እኔ ምን ያክል ያው አላህ እንደፈጠረውን አደረግኩት የሚል ከሆነ ፋዛ ካፊር አይደለም። ይህም በድጋሚ ነው ካፊር ነው። ገብታችኋል ሴቶች ما شاء الله الله يبارك فيكم፣ الله يفتح لكم። እንዲህ ሲገባችሁ ደስ ነው የሚለኝ والله። وله ለሱ እኮ من شدة العذاب ብርቱ ቅጣት አለው ما للكافر ለካፊር የሌለው ነው ያለው ለሱ ለካፊር የሌለው አለው ለዚህ ለሰራ ሰው ወየዚዱ አዛበሁ ቅጣቱን ይጨምርለታል بزيادة الكفر በክህደቱ ምን ላይ ጭማሬ ምክንያቱም ከአላህ ጋር ከኩፍር ውጪ ደግሞ ማንን አለ አላህን ለመፎካከር ስለሞከረ ቅጣት ይጨምራል። ፈአማ መን ለም የቅሲድ ያላሰበውማ ቢሃ በሷል ኢባደተ አምልኮን የኛ ሰዎች ኢባዳ አለ ብዙዎቹ ያው አብዛኛው ሙስሊሙ ህብረተሰብ ይነሳል ህዝቡን ብሎ በፎቶ ያው ወዲ ወዲያ ይላል አይደል? አንዳንዶች አሉ እኮ ነው የምለው እንደዚህ የሸሆቻችንን ምናምን እያለ አለ። ግልጽ ነው። ፈአማ መን ለም የቅሲድ ያላሰበማ ቢያ በሷ ሊባድ አምልኮ ወለል ሙባሃተ እንዲሁም መፎካከርን ካላሰበ ደግሞ ፈሁወ ፋሲቅ እሱ ምንድን ፋሲቅ ታዲያ ፋሲቅ ሰው ታደንቃለህ እንዴ ሱራ ምናምን ወዲያ ወዲያ የሚያደርግ ፋሲቅ ነው አለ ፋሲቅ ማን ማለት ነው አመፀኛ ያለህን ትእዛዝ ያመፀ ማለት ነው ሳሂቡ ዘንቢን ከቢር የትልቅ ወንጀል ባለቤት ነው ላ የክፉር ግን ምን አይልም አይከፍርም ሽርክ ስላልሰራ ማለት ኩፍር ስላልሆነ አሁን ገባችሁ ገባችሁ አቀሉ ትንሹ ቅጣቱ ትንሹ የሚባለው የፎቶ ምንድነው ፋሲቅነት ነው የፎቶ ትንሹ ምንድነው ፋሲቅነት ነው ነስአሉላህ አላፊያ ወሰላም አላህ ይጠብቀን አላህ ነቃ ያድርገን ወላሂ በዲን ዙሪያ ላይ ሁሉም ተኝቷል በቃ ተኛ በለው በቃ ዝም ብሎ መተኛት ነቃ የሚል የለም قال الشيخ عبد الرحمن بن حسن شيخ عبد الرحمن ابن حسن بن ይላሉ رحمه الله وإذا كان كهنا هذا ይህ في من صور من ባለ ሰው ነው በሳለ በቀረጸ ሰው ላይ ይህ ከሆነ ሱረተን ፎቶን ማለት ነው አላ ሚታሊ ማ ኸለቀ አላሁ አላህ በፈጠረው ፍጥረት አምሳያ በመፍጠር ላይ ከሆነ ሚነል ሐይዋን ምንን ምንን እንስሳትን ፈከይፈ እንዴት ይመስላል እንዴት ይመስልሻል ቢሃሊ ያ ሰውዬ ሁኔታው መን ሰወል መክሉቂ ፍጡራንን ምን ያለ እኩል ያደረገ ቢረብል ዓለሚን ከዓለማት ጌታ ጋር እኩል ያደረገ ሰው የት የሚገባ ይመስልሻል? የት የሚገባ ይመስላል? አሁን እነዚህ ሰዎች አላህን የተፎካከሩት በምንድን ነው? እንደሱ በመፍጠር አለ በመሳት እኛ ደግሞ ተነስተን ምንም ሳይፎካከሩ ወልዮችና ሳሊዎችን አምልኮ ለአላህ እንደምንሰጠው ለነሱ የምንሰጥ እኩል የምናደርግ ከሆነ ይሄስ ምን ሊባል ነው እያለ ነዋ። ወሸበሃሁ ቢኸልቂ አላህን ከፍጡራን ጋር ምን ያለ ያመሳሰለ እንዴት ነው ከፍጡራን ጋር የመሳሰለው? ኢባዳን ለሱ በመስጠት አላህንም ይለምናል እ ፍጡራንም ይለምናል። ለፍጡራን ያጎበድዳል እ ለአላህም ያጎበድዳል። እኩል በቃ ወሰረፈ የሰጠ ለሁ ለሱ ሸይአን አንዳች ነገር ሚነል ኢባደቲ ከአምልኩ የት ሊገባ ነው ሰፊ የሚካተትበት አሉ። እሳቸው ደግሞ ሌላ ርዕስ ነው ግልጽ ከሌላ ርዕስ ጋር በዙ አጋጣሚ ብለው መጥቀሳቸው ነው። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሶሕቢሂ